ይህ ራዲዮ ነጋሽ የኢትዮጵያን ሙስሊሞች ድምፅ ነው። እንግዲህ ቶፊቅ ለዛሬ ኡሙ አይመን ክፍል 13 ዝግጅቷንና ከባለፈው ሳምንት የቀጠለውን የአምባሳደር አብደላ አብዱራህማን መጽሐፍ ትረካ ዝግጅት ይዛ ትቀርባለች። ሙስሊም ሚኒስትር በሚኒስትሮች ጉባኤ እንዲገኝ አይፈቀድለትም። በዚህ አጋጣሚ ሊጠቀስ የሚገባው ጉዳይ በኃይለ ሥላሴ ዘመነ መንግስት በሚኒስትርነት ማዕረግ የሚሾሙት እስላም ሚኒስትሮች በሃይማኖታቸው ምክንያት የሚኒስትሮች ጉባኤ መካፈል አይችሉም። የበላይ ሚኒስትሩ ሙስሊም ከሆነ ምክትሉ ወይ ረዳቱ የሚኒስትሩ መስሪያ ቤቱን ወክሎ የሚኒስትሮች ጉባኤ ተካፋይ ይሆናል። ይህም ቤተ ክህነቱ በመንግስት ላይ ያለውን የበላይ ገዥነት የሚያረጋግጥ ነው። ይህ የሀገር አመራር ዘዴ ፍትህ የጎደለውና ሃይማኖትን ለፖለቲካ መሳሪያ መደረጉ በጉልህ የሚያሳይ ነው። አገሪቱንም ለመበታተን ዋና ምክንያት መሆኑ የማይካድ ነው። የኤርትራ መገንጠል ምክንያት ስር መሰረቱ ይኸው የሃይማኖት ልዩነት ነው። በኢትዮጵያ እስላሞች ላይ የሚደርሰው ግፍና ጭቆና እያየን ከኢትዮጵያ ጋር አንደበለቅም፣ አንድነቱንም አንፈልግም ያሉት የኤርትራ እስላሞች ናቸው። የፌዴራሉም አገዛዝ ሲሻር ጫካ ገብተው የሸፈቱትና የመጀመሪያው ጥይት የተኮሱት የኤርትራ እስላሞች ናቸው። የሱዳን ሕዝብም እስከ መጨረሻው ድጋፍ የሰጣቸው በኢትዮጵያ ሙስሊሞች ላይ የሚደርሰው ግፍና ጭቆና እንዳይደርስባቸው ነው። በእርግጥ የመጨረሻው የኤርትራን የበላይ መሪነት እድል ያገኘው ክርስቲያን ወገን ነው። ምክንያቱም መጀመሪያውኑ ጫካ የገቡትና ከኤርትራ ተገንጣዮች ወገን የተሰለፉት ሀገራቸው እስላሞች እጅ እንዳትወድቅ ለመከላከል ነው። ገፋፍተውም የላኳቸው አንዳንድ የኢትዮጵያ መኳንንቶች መሆናቸውን ይነገራል። በተጨማሪም ከዚህ ቀደም ኢትዮጵያ ሞት ብለው ከኢትዮጵያ ጋር ለመደብለቅ የጣሩት የኤርትራ ክርስቲያኖች የሀገራቸውን የበላይነት ተነፍገው ከሸዋ የሚላኩት የጃንሆይ እንደራሴዎች ብቻ ነበሩ። የስልጣኑን የበላይ ቁንጮ ይዘው የነበሩት ለምሳሌ እንደነ አቶ አምደ ሚካኤል ደሳለኝ፣ ራስ እንዳርጌ፣ ጀነራል አብይ አበበ፣ ልዑል ራስ አስራተ ካሳ ሌሎችም ናቸው። የሀገሩ ተወላጅ የነበሩት አቶ ተድላ ባይሩ ተሽረው አዲስ አበባ ብዙ ጊዜ ከቆዩ በኋላና demoralized ሆነው ወደ ስዊድን ተሰደው በስደት ላይ እንዳሉ ሞተዋል። እኛም ክርስቲያኖች ነን። ኢትዮጵያም የክርስቲያን መንግስት ስለሆነች ሀገራችንን በበላይነት እንድናስተዳድር ይተባበረናል በማለት የመጡት የኤርትራ ክርስቲያኖች ሹመቱ ላይ ሲደርስ ክርስቲያን መሆናቸው አልጠቀማቸውም። ሃይማኖቱ የተፈለገው ለአንድ ወገን ብቻ የፖለቲካ መሳሪያ እንዲሆንና የበላይነቱን ቁንጮ ጨብጦ እንዲገዛ ለማድረግ ብቻ እንጂ ስልጣኑን ተገቢ ለሆነው ሁሉ እንዲዳረስ አይደለም። ስለዚህ ባደረባቸው ከባድ ቅሬታ ከኢትዮጵያ ለመላቀቅ ወጣቶቻቸውን የኤርትራ ተቃውሞ የአንድነት ተካፋይ እንዲሆኑ ሳይገፋፉ አልቀረም። ከኢሳያስ አፈወርቂ ጋር የተቃውሞ ተካፋይ ለመሆን በሄዱበት ጊዜ ቀደም ብለው የነበሩት የተቃውሞ ወገን ለሁለት ተከፍለው አሁን የመጡት የክርስቲያን ወጣቶች የራሳቸውን የጦር ግንባር ይክፈቱ ሲል፣ ሌላው ወገን በአሁኑ ጊዜ በሃይማኖት መከፋፈል የሚያስከትለው ጉዳት ከሚሰጠው ጥቅም የበለጠ ስለሆነ ለሀገራችን ነጻነት እንዋጋለን ብለው የመጡትን ወጣቶች ሂዱ የራሳችሁ ግንባር ክፈቱ ከማለት እኛው ጋራ ጎን ለጎን ተሰልፈው እንዲዋጉ ማድረግ የሀገራችን አንድነት የሚያጠነክር ነው በማለት ከኛው ጋር ተሰልፈው ይዋጉ የሚለው የአቶ ኡስማን ሰቤ አስተሳሰብ ተቀባይነት አግኝቶ በጉሬላ ጦርነት ለመዋጋት ተፈላጊውን ስልጠና እንዲያገኙ ወደ ቻይና እንዲላኩ ይደረጋል። ሆኖም በመጨረሻ ክርስቲያኑ ወገን በወሰደው አንዳንድ እርምጃና ከውጭ ሀገር መንግስታት በተደረገ ግፊትና እርዳታ መሰረት የበላይ መሪነቱን ይዞ እነሆ እስከ ዛሬ ሀገሩን እየመራ ይገኛል። ቀደም ሲል ከጅቡቲ፣ ከበርበራ፣ ከሞቃዲሾ መራራቅና የኢትዮጵያን ሶማሌዎች ሁልጊዜ ለመለየት ሲደረግ የነበረው ጥረት ይህንኑ የሃይማኖት ልዩነት ላለመቀበልና የኢትዮጵያ መንግስት ሃይማኖቱን ለፖለቲካ መሳሪያ ያደረገበት ምክንያት ህዝበ ክርስቲያኑ ለቤተ ክርስቲያኒቱ ታማኝ ተከታይ ስለሆነ በእጅ አዙር ህዝበ ክርስቲያኑን ለአስተዳዳሪው ታማኝ ተገዢ ለማድረግ ነው እንጂ በተለይ የክርስቲያኑን ህዝብ ጥቅም ለመጠበቅ አይደለም። በእውነቱ ለህዝበ ክርስቲያኑ ምንም በተለይ የተደረገለት ጥቅም ማለትም የተቋቋመለት ሆስፒታሎች፣ ትምህርት ቤቶች፣ የልማት ኢንዱስትሪዎች የለም። በእርግጥ ለቤተ ክህነቱ ከሀገሩ ሀብት ሲሶ ለማግኘት አስችሏል። የበላይ ገዢውም ቤተ ክህነቱ መሆኑ በዚሁ ተረጋግጧል። ህዝቡ ግን በቤተ ክህነቱ ላይ የተጣለውን ተስፋ አግኝቷል ለማለት ያዳግታል። ጽድቅና ኩነኔ ያለው በመንፈሳዊ አባቶች እጅ ውስጥ በማስመሰል ሲደረግ በቆየው ስብከት ምክንያት ህዝቡ ለቤተ ክርስቲያኑ ያለው ታማኝነቱን አጥብቆ ይዟል። በእውነቱና በማይካደው ሀቅ ግን ጽድቅና ኩነን ያለው በፈጣሪ እንጂ በሰው እጅ አይደለም። የኢትዮጵያ እስላሞችን ጨቁኖ ለመግዛት መንግስቱ ያዘጋጀውና በዘመናዊ የጦር መሳሪያ ያስታጠቀው የጦር ኃይል መጀመሪያ በመንግስቱ ነዋይ መሪነት የተነሳው መፈንቅለ መንግስት ብዙዎቹን መኳንንት ለእልቂት ዳርጓል። ከዚያም በኋላ የደርግ መንግስት ከምድረ ኢትዮጵያ ርዕሰ መንግስቱን ብቻ ሳይሆን ርዕሰ ቤተ ክርስቲያኑን ጨምሮ ለእልቂት አብቅቷል። ይህም የሚያሳየው ዋና ፍርድ ሰጪው ፈጣሪ አምላክ መሆኑ በማያጠራጥር ሁኔታ ሊያስገነዝበን ይችላል። በአሁኑ ጊዜም ቢሆን የፌዴራል መንግስት ባይቋቋምና ሃይማኖቱ ከፖለቲካ ገለል ባይደረግ ኖሮ የኦሮሞ፣ የኢትዮጵያ ሶማሌ፣ ሀረር፣ ቤንሻንጉል ከኢትዮጵያ በቀን ብዛት መገንጠላቸው የማይቀር መሆኑ ከዚህ ቀደም በደረሰው ከኤርትራ መገንጠል መገንዘብ ይቻላል። በአሁኑ ጊዜ ለኢትዮጵያ ሕዝብ አንድነት ያለው ዋስትና በዲሞክራሲ መርሆ መሰረት የተቋቋመው የፌዴራል አመራርና በህገ መንግስቱ ውስጥ ሰፍሮ የሚገኘው የሰው ልጅ እኩልነት፣ የሰብአዊ መብት ጥበቃ፣ የፍትህ አለመጓደልና በጠቅላላው ለህገ መንግስቱ የሚሰጠው ተገዥነት ነው እንጂ የራስና የአንድ ወገን የበላይ መሪነት በማንኛውም ዘዴ ለመጠበቅና ለማስከበር የሚደረገው ትግል ሁሉ ፍሬ ቢስና በመጨረሻው የማያምር ከሀገራችን ታሪክ የምናገኘው ተጨባጭና የማይካድ ሀቅ ነው። ከፍ ብሎ የተጠቀሰው ህገ መንግስት ከበላይ በችሮት የተሰጠ ወይም በአንድ ፓርቲ ተዘጋጅቶ የቀረበ አይደለም። የህግ ሊቃውንቶች፣ አባቶች በጠቅላላው የኢትዮጵያ ህዝብ ውጭ ካሉት ጭምር መርምረው የተቀበሉት ህገ መንግስት ነው። በእውነቱ በኢትዮጵያ ረዥም ታሪክ ውስጥ ለመጀመሪያ ጊዜ በዚህ ህገ መንግስት መሰረት በህዝብ ፍላጎት የተቋቋመ መንግስት ነው። ከዚህ ቀደም የነበሩት መንግስታት ሁሉ ለአንድ ወገን ያደላና ለአንድ ሰው የበላይ መሪነት ወይም ለአንድ ፓርቲ አባሎች የበላይ ተገዥነት ብቻ የተቋቋመ መንግስታት ነበሩ። ንጉሠ ነገሥቱ በቃላቸው አልተገኙም። በዚሁ አጋጣሚ ሳልጠቅሰው የማላልፈው አንድ ጉዳይ ግርማዊ ጃንሆይና ንጉስ ፈይሰል የገለልተኞች መንግስታት ጉባኤ ጊዜ በካይሮ ተገናኝተው በሀገሮቻቸው ጉዳይ በተወያዩበት ጊዜ ግርማዊ ጃንሆይ የሳውዲ ጋዜጠኞች በኢትዮጵያ ላይ የሚጽፉትን ነቀፌታና ለኤርትራ ተቃዋሚዎች የሚደረገውን ድጋፍ አንስተው በኢትዮጵያ ውስጥ የሃይማኖትና የዘር ልዩነት በፍጹም አለመኖሩን ሲገልጹ ግርማዊ ንጉስ ፈይሰል የሰጡት መልስ ጋዜጠኞቹ ከሚጽፉት የኢትዮጵያ እስላሞች በየጊዜው የሃይማኖት ጭቆና ይደርስብናል በማለትና ሌላውን ቀርቶ የሃይማኖት ግዴታችንን ለመፈጸም እንኳ መስጊድ ለመስራት የማይፈቀድላቸው መሆናቸውን ለጋዜጠኞቹ የሚያሰሙትን ወቀሳ በማንጸባረቅ ነው እንጂ በኢትዮጵያ መንግስት የውስጥ ጉዳይ ጣልቃ ለመግባት አይደለም። በዚህ ጊዜ ጃንሆ የሰጡት መልስ ለግርማዊነት ተፈላጊውን መሬት እንሰጣለን፣ እናንተው መታችሁ መስጊዱን ራሳችሁ ስሩላችሁ ናቸው የሚል ነበር። በዚህ ጉዳይና ግንኙነቱ እየተሻሻለ እንዲሄድ ለማድረግ በመስማማት ይለያያሉ። ነገር ግን መስጊድና ሆስፒታሉን ለመስራት አልተቻለም። ግርማዊነታቸው የሰጡት ቃል በቤተ ክህነቱ ተቃውሞና እንዲሁም አንዳንድ ባለስልጣኖች ለባዕድ መንግስት ገዢ ለኢትዮጵያ እስላሞች መስጊድ እንዲሰራ መሬት መስጠት ተገቢ መስሎ አልታያቸውም። ምክንያቱም የሚሰራው መስጊድ ለሳውዲ ንጉስ ፈይሰል ቋሚ ውለታ መስሎ ከመታየትም በላይ ለእስላሞች የሞራል ጥንካሬና የውጭ ረዳት አለን የሚል ስሜት ሊያሳድርባቸው ይችላል በሚል ምክንያት ስራ ላይ ሊውል አልቻለም። በዚህም የተነሳ ንጉስ ፈይሰል ንጉሰ ነገስቱ በቃላቸው አልተገኙም በማለት ከኢትዮጵያ የመጡትን የሀጃጆችን መሪ ይዤ በቀረብኩ ጊዜ ቀደም ብዬ የተጠቀሰውን የጃንሆይ በቃል ያለመገኘት ያለመገኘትን ያነሳሉ። የኢትዮጵያ ኤምባሲ ጉዳይ አስፈጻሚ እንደመሆኔ መጠን ይህን አነጋገር ዝም ብሎ ማሳለፉ ከባድ ስለሆነ መስጊድ የሚሰራበት ቦታ ብቻ ሳይሆን ስራ ማሰሪያውም ገንዘብ ልክ የታወቀ ነገር የለም የሚል መልስ ስሰጥ ግርማዊ ንጉስ ፈይሰል ስማ ብለው ውሃ ፈላጊ መጀመሪያ መጀመሪያ መዘጋጀት ያለበት የውሃውን መያዣ ነው። የገንዘቡን ጉዳይ መነሳት ያለበት የሚሰጠው የመሬት ስፋት ሲታወቅ ነው። እንስራውን አዘጋጅቶ ነው ውሃውን መፈለግ። በእኛ በኩል አላህ ምስጋና የደረሰው የገንዘብ ችግር የለብንም። ይህም የሚያሳየው ነገር ቢኖር ሃይማኖቱን የፖለቲካ መሳሪያ ማድረግ ለህዝቡ አንድነት ጠንቅ ከመሆኑ በላይ ከውጭ መንግስታት ጋር የሚያናንቅና የበላይ ገዢዎቹም በእውነቱ የሃይማኖት አባቶች እንጂ አስተዳደሩን የሚመሩት የበላይ አካል ነን የሚሉት አለመሆናቸው በጉልህ የሚያመለክት ነው። ሁኔታውም በዚህ ላይ እንዳለ መካ የሚገኘው የዓለም እስላም ሊግ ዳይሬክተር የሆኑት ሼህ ሁሴን ስራጅ የተባሉ የዮርዳኖስ ተወላጅ ኢትዮጵያን ለመጎብኘት ይመጣሉ። በአጋጣሚው ግርማዊነታቸውን እጅ ለመንሳት ይቀርባሉ። በአዲስ አበባና በአካባቢው የሚገኙትን ልዩ ልዩ ድርጅቶችና ኢንዱስትሪዎችን እንዲጎበኙ ትዕዛዝ ይሰጣል። በዚህ መሰረት ጉብኝቱ ከተፈጸመ በኋላ ግርማዊነታቸውን ለመሰናበት ይቀርባሉ። እስካሁን ከተመለከቱት የሀገር እድገት የታያቸውን ስሜት ይጠየቃሉ። ግርማዊ ሆይ በእውነቱ ለሀገሩ እድገት ብዙ ጥረዋል። አስደሳች የሆኑ የልማት የልማት ተቋማት ለማየት እድል አጋጥሞኛል። ሆኖም በየሄድኩበት ቦታ የኢትዮጵያን እስላሞች የስራ ተካፋይነት አላየሁም። እንደሚባለው ቁጥራቸው ብዙ ነው። በትምህርትና በስራ ተሳትፎ ውስጥ አለመገኘታቸው ግርማዊነቶ ለሚያደርገው የሀገር እድገት እንቅፋትና የእግር ሰንሰለት ይሆናሉ። ስለዚህ ይቅርታ ይደረግልኝና በጉዳዩ ቢታሰብበት ለግርማዊነቶ መልካም አመራር የታሪክ ምስክር ያስገኛል ብዬ አምናለሁ። በዚህ አጋጣሚ ግርማዊነታቸው ከዚህ ቀደም መስጊድና ሆስፒታል ለማሰራት ለንጉስ ፈይሰል ሊሰጥ ታስቦ የነበረውን የመሬት ጉዳይ ያነሳሉ። ሆኖም ጉዳዩ እልባት ሳያገኝ የደርግ መፈንቅለ መንግስት ይፈጸማል። ጃንሆይ የነፈጉት መሬት በደርግ ዘመነ መንግስት አቡነ ጴጥሮስ አደባባይ ማስታወቂያ ሚኒስቴር ፊት ለፊት የሚገኙ መጸዳጃ ቤቶች ተሰጥተው አወሊያ የሚባል ትምህርት ቤት በሳውዲ መንግስት እርዳታ ይቋቋማል። እንዲሁም ኮሎኔል ጣሂር በሚባሉ ኢትዮጵያዊ ጥረት ሰፊ መሬት ጉለሌ አካባቢ ተሰጥቶ እነሆ በዛሬው አመራር ጊዜ ከሶስት ሺህ ተማሪዎች በላይ መደበኛ ትምህርት እስከ ኮሌጅ ድረስ የሚሰጥና መስጊድና ክሊኒክ በሳውዲ እርዳታ ተቋቁሞ ስራውን ማካሄድ ይዟል። እዚህ ላይ ሊጠቀስ የሚገባው ጉዳይ የደርግ መንግስት ከአረብ የገልፍ መንግስታት ጋር የነበረውን ግንኙነት በተለይ የኢራቅ መንግስት ኩዌትን ወሮ በነበረበት ጊዜ የኢትዮጵያ መልእክተኛ በተባበሩት መንግስታት የጸጥታ ምክር ቤት አባል እንደመሆኑ መጠን ወረራውን አውግዞ የኩዌት ክስ በመደገፍ ያሳየው የወረራውን ተቃዋሚነት የሁለቱን መንግስታት ግንኙነት ለማጠንከር የዲፕሎማቲክ ግንኙነት ለማቋቋም ከማስቻሉም በላይ በኢህአዴግ ጊዜ በአዲስ አበባ ለተሰራው የአውሮፕላን ማረፊያ ለማሰራት ከኩዌት መንግስት በኩል ከፍ ያለ የገንዘብ እርዳታ መደረጉ ይነገራል። እነሆ በዚህ ወዳጅነት የኢህአዴግ መንግስትም ግንኙነቱን ከጎረቤት ሀገር ጋር እያጠናከረ መሄዱ ቀጥሏል።